የመሪ አስፈላጊነት የመሪዎች ባህሪ እንዲሁም ከተመሪ ጋራ ያላቸው ግንኙነት በሚል የመሪ አስፈላጊነት ባህሪዎቹና ከተመሪ ጋራ ያላቸው ግንኙነት የሚለውን ርዕስ እናያለን። ቅድም ፍትህ ሲያነሳ አንዳንድ ቦታ ላይ እንደ ትግል ማሳያ የአሁኑን የሙስሊሙን እንቅስቃሴ አንዳንድ ቦታ ያነሳበት ሁኔታ ነበር። ይህንን መሪና ተመሪ ግንኙነትን በምናይበት ጊዜ ሀገራችን ውስጥ በሰላማዊ ትግል ውስጥ ሀገራችን ባለፈችባቸው የተለያዩ እርከኖች አንጻር ስታይ አሁን ያለው ሶስት ዓመት የሆነ ያለው የሙስሊሙ ትግል በዚህ ረገድ አች ሀገር የሚሰጠውና የሚያሳየው የራሱ የሆነ ሴት አለው። ስለዚህ ይህንን ነገር ያመጣው አንድም ይሄ ነገር ይሄ ግንኙነት ከኢስላም አኳያ እንዴት እንዴት ይታያል የሚለው ነገር ይግድ ሚዛን ላይ መቀመጥ ይኖርበታል። ምክንያቱም ይህ አዲስ የሆነ አካሄድ አዲስ የሆነ የመሪና የተመሪ ቅንጅት የታየበት የሙስሊሙ እንቅስቃሴ ይህ የሃይማኖቱም አካል ነው፣ የባህሪው አካል ነው። ስለዚህ ይሄ ርዕስ እንዴት ይታያል እና ከኢስላም አንጻር ይህ ይህ ጉዳይ እንዴት ይታያል? የመሪዎች አስፈላጊነት፣ የመሪዎች ባህሪ እንዲሁም ከተመሪዎች ጋር ያላቸው ግንኙነት ከኢስላም አኳያ እንዴት ይታያል የሚለውን ጥያቄ ምላሽ ለማግኘት ዛሬ እንደዚሁ አንድ ተናጋሪ አለን። የሸሪያ ምሁር እንዲሁም ደግሞ በ Islamic banking እና finance master ናቸው። ኡስታዝ አዝሚን በመካከላችን ይገኛሉ። ኡስታዝ አዝሚን السلام عليكم ورحمة الله تعالى وبركاته። ቢስሚላህ ረህማን ረሂም። በቅድሚያ ያው እዚህ ቦታ ላይ ዳግም በሰላም እንኳን አገናኘን። ወንድሜ ፍትህ በጣም ወሳኝ የሆኑ ብዙ ነጥቦችን አንስቷል። በተለይ ተከታዮች አኳያ ምን ያህል ሚና ሊጫወቱ እንደሚችሉ በትግል ዙሪያ ውስጥ እኔ ደግሞ more ትኩረት መስጠት የምፈልገው መሪ ዙሪያ ነው። ቅድሚያ መሪ ምን ያህል አንገብጋቢና አስፈላጊ ነው በሚለው ላይ ረሱል صلى الله عليه وسلم አንድ ያስቀምጡልን ሐዲስ አለ ያ ምንድነው ሶስት ሰው ሆናችሁ ስትጓዙ አንድ ሰውን ምረጡ ይሉናል እንኳን ትልልቅ ስራ መስራት ይቅርና ሶስት ሆናችሁ ስትጓዙ ከሶስት አንዳችሁን መሪ ሊሆን ይገባ ይላል ለመንገደኞች ማለት ነው እንግዲህ ትልቅ አላማና ግብ ያላቸው ሰዎች አለመሪ ምንም አይነት ስራ ሊሰሩ እንደማይችሉ የሚያመለክተው በዚህ ዙሪያ ብዙ ሐዲሶች አሉ፣ ቁርአኖች አሉ። እንደዚሁም ደግሞ በተግባርም ኢስላምን ስንመለከተው ከኺላፋ ጀምሮ በኢንስቲትዩሽን በመደራጀት በአመራር በዛ ተዋቅሮ የመጣ ነው እና መደራጀት፣ መሰባሰብ፣ ጥሩ መሪ ማፍለቅ ለዛ ከፍተኛ ቦታ ሰጥቷል። ምናልባት በስተመጨረሻ መሪ ነው ቀድሞ የሚመጣው ወይስ ተመሪ ነው? ወንድሜ ፍትህ ያነሳው ነጥብ አለ ህዝብ ተከታይ መሪን እንደሚያፈልቅ አሁን ተከታይ ነው የሚያቀው ወይስ መሪ ቅድሚያ መጥቶ ከዛ በኋላ ተከታዮችን ይፈጥራል ይሄን ወይ በስተመጨረሻ ምናልባት እንወያይበት እንችላለን የሆነው ነገር ብዬ ማምነው ሟላት ያለበት ለአንድ መሪ ሊሟላበት የሚገባ መሪ ከተገኘ ውጤት ለማምጣት 80 በመቶ ማለት ይቻላል ውጤት ለማግኘት እንችላለን ብዬ ተስፋ አደርጋለሁ። ምክንያቱም ታሪክ የሚሰራው በጥቂት ሰዎች ነው። ጥቂት ሰዎች የሚሰሩት ተከታይ በቀላል ማፍራት ይቻላል፣ ጥሩ መሪ ከተገኘ። ስለዚህ የጥሩ መሪ መገለጫዎች ምንድን ናቸው ብለን ስንመጣ እንደ መጀመሪያ ብለን የምናስቀምጠው ምንድን ነው? ቆራጥነት ነው። መሪ ቆራጥ መሆን አለበት። መሪ ልፍስፍስ መሆን የለበትም። እንኳን የእሱን ተቃራኒ አካል አይደለም ተከታዮቹን እንኳን ሊፈራ አይገባም። አንዳንድ ጊዜ አብዛኛው majority ተከታዮቹ የማይወዱትን ሁላ ውሳኔ ካመነበት ሊወስን ይገባል። መሪ ነውና የነሱን emotion ብቻ ስሜታቸውን የሚከተል ከሆነ ግን ከመሪነት ወጥቶ እሱ ራሱ ተመሪ ነው የሚሆነው እና መሪ መሪ ሊያደርገው አንዱ የሚገባው ነጥብ ምንድነው? ቆራት ጠንካራ መሆን አለበት። ልፍስፍስ መሆን የለበትም። ምክንያቱም ከባድ ውሳኔዎች ከሱ ስለሚጠበቁ ብዙ መስዋዕትነት የሚያስከፍሉ ውሳኔዎች ከሱ ስለሚጠበቁ ሩቅ ሳንሄድ የቅርብ ጊዜ ታሪኮችን ማየት ይቻላል። እንደነ ማንዴላ አይነት ብዙ ህዝቦቻቸው የማያምኑበትን ግን መሪ ነኝና ብለው ያመነበትን ውሳኔ እንደወሰኑት። ስለዚህ መሪ ጠንካራ መሆን አለበት፣ ለፈስፈስ መሆን የለበትም። መሪ ሁልጊዜ ፍታይ መሆን አለበት። ምክንያቱም የተነሳለት ዓላማ የተቀደሰ እስከሆነ ድረስ እሱ ራሱ የሚሰራው ስራ የተቀደሰ መሆን አለበት፣ ለፍትህ የቆመ መሆን አለበት። አለበዛ እንኳን ከፊት ለፊቱ ያሉትን ችግሮችን ሊፈታ ይቅርና እሱ ራሱ የችግር መንስኤ ሊሆን ስለሚችል ብዙ ጊዜ በተለያዩ ትግል ውስጥ ትግልን ለትግሉ ትልቅ እንቅፋት የሚሆኑት አመራር ቦታ የሚቀመጡ ሰዎች የራሳቸው ፍትሃዊ አይደሉም። ፍትሃዊነት እንግዲህ ሲባል በብዙ መልክ ነው። ከሃይማኖት አኳያ፣ ከዘር አኳያ፣ ከተለያዩ አንግሎች ፍትሃዊነት በሚታቀባቸው ሰዓት ሰዎች ካጠገባቸው ይሸሻሉ። የተነሱለት አላማ ምንም እንኳን የተቀደሰ ቢሆኖች ግላይ ባህሪያቸው ላይ ፍትሃዊነት ስለማይታይ ብቻ ሰዎች ይርቃሉ። ምክንያቱም መጨረሻው የት ሊወስደን ነው በሚል ሌላው መሪ ግላዊ የሆኑ ስሜቶችን የሚቆጣጠር መሆን አለበት። ቁጣ፣ ፍቅር፣ መውደድ፣ መጥላት እነዚህ ነገሮች በውሳኔው ላይ ተጽዕኖ ሊያሳድሩበት አይገባም። እንዲህ አይነት ባህሪዎች ላይ በተጽዕኖ ሊያሳድሩበት አይገባም። ከዚህ ሁሉ ንጹህ የሆነ በህሊናው ህሊናው የሚመራው መሆን አለበት እንጂ ሀዘን፣ ደስታ፣ ፍቅር የመሳሰሉ እነዚህዎች ለሱ እሱ ውሳኔ ላይ ተጽዕኖ የሚያሳድሩ ከሆነ ይህም ብዙ ሊራመድ አይችልም፣ መሪም ሊሆን አይችልም። መሪ ሁልጊዜ ታማኝ መሆን አለበት። ታማኝ መሆን አለበት። የሚጠራጠር ከሆነ ተከታዮቹ በሱ ላይ ሙሉ እምነት ከሌላቸው ፈጽሞ የሚያዘው ትእዛዝ አንድም አይነት መስዋዕትነት አይከፍሉለትም። ምናልባት አንዳንዴ ሆይ ሆይ ሊሉ ይችላሉ። ግን ወሳኝ ቦታ መሪያቸውን ባዶ ሜዳ ላይ ነው የሚተውት ለምን? ስለማያምኑት። ስለዚህ ጥሩ የሆነ credibility ያስፈልገዋል። ምን መሪ ከ original ኡ ከአነሳሱ ከመጀመሪያ ጀምሮ ማንነቱ ራስን የጠበቀ አካል መሆን አለበት እንጂ ትላንት ታሪኩ በጣም የገዘፈ ስህተት ያለበት ሰው ከሆነ ጠላት አካሉን ማጥፋት ካቃተው ማለት ነው ስብዕናውን ነው የሚያጠፋው። ይሄ ሰው እኮ እናውቀዋለን። ትላንት ወንበዴ የነበረ በ drug የተነሳ ታስሮ ነበረ፣ ሴት ደፍሮ ታስሮ ነበረ፣ እንዲህ ነበረ ብለው በጣም አደገኛ የሆኑ ስህተቶችን ከሱ በማውጣት ካራክተር አሳሲኔሽንን ያን ነው የሚጠቀሙ። ብዙ ጊዜ ጠላት ይሄን ነው። በተለይ በዘመናችን ጠላት አንድን አካል ማጥፋት ህልውናውን በአካል ማጥፋት ካልቻለ ስብዕናውን ነው የሚዋቀው ስለዚህ ጥሩ ስብእና ያለው መሆን አለበት ነው ታማኝ የሆነ ጥሩ ስብእና ያለው እንደዚሁ መሪ በውስጡ ያሉትን ተከታዮቹን ማለት ነው በደንብ አድርጎ ሊያውቃቸውና ሊረዳቸው ይገባል በደንብ ተከታዮቹ ሊረዳቸው ይገባል ምክንያቱም አንድ ሰው አይደለም መሪ የሚሆነው በውስጡ ብዙ ኃላፊነት የሚጥልባቸው አካሎች ይኖራሉ እነዚህን ሰዎች እንዴት አድርጎ ቦታ ቦታ መመደብ እንዳለበት ሊያውቅ ይገባዋል። ጎበዝ መሪ ማለት ያለውን ኃይል የሚጠቅም ማለት ነው። ሁሉንም ይሄ ደካማ ነው፣ ይሄ መጥፎ ነው እያለ የሚያስወግድ ከሆነ መጨረሻ ለብቻው ነው የሚቀረው። ልክ እንጨትን አንድ ሴት ስታቀጣጠል የሚጨሰው እያለች እያንዳንዱን እንጨት አውጥታ ከወረወረች መጀመሪያ መጨረሻ ላይ የሚቃጠል ነገር እንደማይኖረው ሁላ ሁሉንም ይሄ እንደዚህ ነው፣ ይሄ እንደዛ ነው እያለ ከማባረር ይልቅ እያንዳንዱ ሰው ያለውን potential መጠቀም የሚችል መሆን አለበት። እያንዳንዱ ሰው ምን ያህል የቱ ጋር suitable ይሆናል፣ የቱ ጋር ይገጥማል አሰላለፈው ሰባት ቁጥር ቦታ አስር ቦታ አስራ አንድ ቦታ ሊያውቅ ይገባል። አለበዛ ግን በራሱ እጅ ነው የሚጠፋው። ምክንያቱም ሰዎች ብዙ አይነት ባህሪ ያላቸው ስልጣን በጣም ጥማት ያላቸው ሰዎች አሉ። በጣም foul የሚገቡ ሰዎች አሉ እና እነዚህን ሁላ ጠንቅቆ የሚያውቅና የተረዳ መሆን አለበት። መሪ ከተፈጥሮ እንደሚገኘውላ በትምህርትም በጥረትም ይገኛል እና ተፈጥሯዊ የሆኑ የመሪ ባህሪ ያለው ቢኖር ይመረጣል። በተፈጥሮ በተፈጥሯቸው ከልጅነት ጀምሮ መምራት እንጂ መመራትን የማያውቁ ሰዎች አሉ። በተፈጥሯቸው ባህሪያቸው ለመሪነት በጣም የሚመች ልክ በተቃራኒው በተፈጥሯቸው ለመሪነት የማይመቹ የሆኑ ሰዎች ስስ፣ በጣም ሶፍት የሆኑ መሪ ልታደርጋቸው ፈጽሞ የማትችላቸው በባህሪያቸው ለመሪነት የማይመች ልክ እንደዚሁ በተቃራኒ ደግሞ በተፈጥሯቸው ታሪክ የሚያወሳቸው ብዙ ሰዎች አሉ። የትምህርት ደረጃቸው በጣም ዝቅተኛ የሆነ ግን የሰሯቸው ስራዎች በጣም ድንቅ ድንቅ የሆኑ ስራዎችን ይሰሩ ስለዚህ ከተፈጥሯዊ የሆነ ባህሪ ቢኖረው የበለጠ ይሆናል። ምክንያቱም በትምህርት ሲያሳድገው more የተሻለ ውጤት ያመጣል ተብሎ ተስፋ ስለሚደረግ መሪ ተሞክሮ ያለው ቢሆን ይመረጣል። ተሞክሮ እዛ በሚመራበት area ላይ ብዙ ጊዜ የእድሜ ባለጸጋዎች ተሞክሮ ይኖራቸዋል ተብሎ ተስፋ ይደረጋል። ግን የእድሜ ባለጸጋ መሆን ብቻ ግን ተሞክሮ አለው አንድ ሰውን አያስብለውም። አንዳንድ ጊዜ በእድሜያቸው ገና ለጋ የሆኑ ሰዎች ሆነው ግን በዛ ኤሪያ ላይ ከፍተኛ ተሞክሮ ያላቸው ሰዎች ይኖራሉ። ስለዚህ እዚህ ጋር ቁም ነገሩ ኃላፊነት በሚሰጠው ቦታ ላይ ምን ያህል ተሞክሮ አለው እድሜ ብቻ አይደለም በዛ ኃላፊነት በሚሰጠው የጦር መሪ ሊሆን ይችላል የትግል መሪ ሊሆን ይችላል እዛ ውስጥ ምን አይነት ልምድ አለው እንጂ እድሜ ብቻ ወሳኝነት የለው እድሜው በመግፋቱ ብቻ ያ ወሳኝነት የለው እንግዲህ መሪ ሊኖረው ከሚገቡ ወሳኝ ባህሪዎች እነዚህን ካልኩኝ ማለት ነው ወደ ሌላው ነጥብ ስመለስ ተማሪ ደግሞ ከተማሪ ምንድን ነው የሚጠበቀው? ኢስላም ድልን ማለት ነው። በግለሰቦች ላይ አላንጠለጠለም፣ በታጋዮች ብቻ አላንጠለጠለም፣ መላው ማህበረሰብ ላይ ነው ያንጠለጠለው። ለውጥ ከፈለጋችሁ ሁላችሁ እዛ ለውጥ መልፋት አለባችሁ ነው ኢስላም የሚለው። ለውጥ ከፈለጋችሁ ሁላችሁም በአንድነት እንጂ የተወሰኑ ግለሰቦች በሚያደርጉት ጥረት ብቻ ስር ነቀል የሆነ ለውጥ ይመጣል ብለን ተስፋ ልናደርግ አንችልም። አላህ ምን ይለናል? إن الله لا يغير ما بقوم حتى يغيروا ما بأنفسهم الله سبحانه وتعالى ሰዎች ካሉበት ከአንድ ሁኔታ ወደ ተሻለ ሁኔታ አይወስዳቸውም ቅድሚያ እነሱ ያሉበትን ሁኔታ እስካልቀየሩ ድረስ ራሳቸውን መቀየር አለባቸው መንቀሳቀስ አለባቸው ለለውጥ ሙሉ የሆነ ተነሳሽነት ሊኖራቸው ይገባል ለለውጥ ሙሉ የሆነ ተነሳሽነት ስለዚህ ቁርአኑ ሲያናገር ኢነላህ ላ ዩገይሩ ማ ቢቀውሚን ቀውምን ያለው ህዝቦችን ያለው ሰዎችን ያለው እንጂ ስለ ግለሰቦች አይደለም። ከዚህም የተነሳ የነቢያቶችን ታሪክ ስናጠና እያንዳንዱ ነቢይ ሐዋርያቶች አስሐቦች አሉት። ለብቻው ምንም ሊያመጣ ስለማይችል ነው። ነቢይ እንግዲህ ከሰው ልጆች ሁሉ የተሻሉ የተመረጡ የተዋጣላቸው ከመሆናቸው ጋር ስኬታማ ለመሆን ምን ያስፈልጋቸዋል? በዙሪያቸው ሰዎች ያስፈልጓቸዋል። የትኛውንም ነቢይ ታሪክ ስናጠና ስኬታማ ለመሆን በዙሪያ በጣም ወሳኝ የሆኑ ሰዎች አሉ። ከዚህም የተነሳ አንድ ላስተምርበት መወደው ነገር ምንድን ነው? ብዙ ጊዜ እንሳሰታለን። ስኬታማ በምንሆንበት ሰዓት ለመሪው ብቻ ማድረግ እንደዚሁም ደግሞ ውድቀት ሲመጣ መሪ ላይ ብቻ ማሳበብ ይህ ተገቢ አይደለም ነው። ስኬትም ይሁን ውድቀትም የጋራ ነው ብለን ልናምን ይገባል። ስኬትም ውድቀትም የጋራ ነው ብለን የተሻለ የሚሆነው ሁሉም የድርሻ ድርሻውን ሲወስድ ነው። ለድል ያልበቃንበት ምክንያት እያንዳንዳችን ልንካፈለው የሚገባ ጥፋት አለ ብለን ራሳችንን ስንገመግም ስንመረምር ወደ ተሻለ ልንሄድ እንችላለን። ግን ሁሉ ተመሪ መሪ ላይ ጣቱ የሚቀስር ከሆነ አመራሩ ደግሞ ተመሪው ላይ ጣቱ የሚቀስር ከሆነ ይሄ አደገኛ ነው የሚሆነው። ስለዚህ ሁላችንም percentage ኡ ሊለያይ ይችላል፣ ግን ስህተት አለን። ለውድቀታችን እስካሁን ድረስ ማለት ነው የማንም መጫወቻ ለመሆናችን ምክንያቱ እኔ ነኝ። እያንዳንዱ ሰው ካለ የድርሻ ድርሻውን ከወሰደ ለውጥ ሊመጣ ይችላል። አለበዛ ግን ሁልጊዜ የሌላውን ግን መውቀስ ተገቢ አይሆንም ነው። እንግዲህ ቅድም አንድ እንደ መነሻ ያስቀመጥኩት ነገር አለ። ፍትህ ጠቅሷል። መሪን ማን ነው የሚያመጣው? ቅድሚያ መገኘት ያለበት ተመሪ ነው ወይስ መሪ ነው? እኔ እንደሚመስለኝ ቅድሚያ መሪ ነው። መሪዎች ናቸው ቅድሚያ ተገኝተው ተመሪዎችን የሚሰሩት መሪ ሲኖር ነው ተመሪ የሚኖረው ተመሪ ቢኖርም ማለት ነው መሪ ከሌለ ዋጋ የለው መሪ ግን ተመሪዎችን መስራት ይችላል ምክንያቱም መሪ ነውና መሪ ለመሆን ቅድም እንዳስቀመጥኩት መዋሰፋት ነው የራሱ የሆነ ገጸ ባህሪዎች አሉት እነዛ ባህሪዎችን በራሱ ሊያመጣው ይችላል አንድ ሰው በተፈጥሮም ያመጣዋል የሚሉ ብዙ ምሁራኖች አሉ በመፈጠር መሪነት በመፈጠር ራሱ ናቹራሊ ሊመጣ ይችላል ይላሉ እንግዲህ ብዙ ታሪክ የሰሩ ሰዎች ማለት ነው። ያ ማህበረሰብ በጣም የሰለጠነ የተማረ ምን ሆኖ አይደለም፣ ግን ራሳቸውን አስተምረው አስፈላጊውን የሆነ ትጥቅ ይዘው ህዝባቸውን አንቅተው ህዝባቸውን እጅ ለእጅ አስይዘው ነው የሆነ ደረጃ የወሰዱት። ስለዚህ ዛሬ በኢኮኖሚም ይሁን በማህበራዊ ኑሮ በፖለቲካው አድገዋል የሚባሉ ሀገሮች ህዝባቸው በአንድ ደረጃ እዛ ደርሶ አይደለም፣ ግን ጥቂት ሰዎች ማለት ነው ህዝባቸውን ይዘው እያስተማሩ ወደ ላይ ነው ያወጡት። ስለዚህ መሪ በጣም ወሳኝ ነው። ለማንኛውም ትግል መሪ በጣም ወሳኝ ነው። በተለይ ተመሪዎች ብዙ ጊዜ ለመሪያቸው ያለው አመለካከት በጣም ከፍተኛ ስለሆነ ለመሪያቸው ያለው አመለካከት አንዳንድ ጊዜ ኦቨር ይሆናል። በቃ የትግሉ ውጤት ሊመጣ ሁላ የሚችለው በሱ ይመስላቸዋል። በአንድ ስፒች በአንድ ንግግር ብቻ ማለት ነው የመሪዎች መንፈሳቸው ሁሉ ይቀየራል። በአንድ ንግግር በአንድ ንግግር ደካማ በሆነ ንግግር ተመሪዎች በጠቅላላ ሊወድቁ ይችላሉ። መሪ በሚያስተላልፈው መልእክት በአንድ መልእክት ብቻ የመሪዎችን የተመሪዎችን መንፈስ ሁሉ ቀይሮ ለትልቅ ድል ባለቤት ሊያደርጋቸው ይችላል። ልክ እንደዛው ደግሞ ሞራላቸውን ነክቶ ማለት ነው ሁላቸውንም በየቤታቸው በየካምፓቸው እንዲመለሱ ሊያደርግ ይችላል። ስለዚህ መሪ ማለት ቀላል ነገር አይደለም፣ በጣም ወሳኝ ነው። የሱ ጥንካሬ ለተከታዮቹ ጥንካሬ ነው። የሱ ድክመት ለተከታዮቹ ድክመት ነው። ስለዚህ እንኳን በሌላ ነገር ይቀርና በቃሉ ብቻ አንድ ስፒች በመስጠት ያ ከፍተኛ ተጽዕኖ ማሳደር ከቻለ አንድ መሪ ወርዶ ደግሞ ማህበረሰብ ውስጥ እንደነ ጋንዲ አይነቱ የቅርብ ጊዜ ትዝታዎች እንደነ ማንዴላ ማህበረሰብ ውስጥ ገብተው ከሰሩ ምን ያህል ትልቅ ነገር ይሰራሉ። እነዛ የድሮዎችን ነቢያቶችን እንግዲህ እነ ሙሳ እነ ኢሳ እነሱ የአላህም ተአምር አላቸው እንኳን ካል ማለት ግን የእነሱ ተከታዮችም ግለሰቦች ሆነው ማህበረሰብን የቀየሩ በጣም በጣም በጣም ብዙዎች ናቸው። ሌላው ከተጠያቂነት አንፃር ተጠያቂነት የጋራ ነው የሚሆነው። ተጠያቂነት የጋራ ነው የሚሆነው። ሁልጊዜ ተጠያቂነት የመሪ ብቻ አይሆንም። አንዳንድ ጊዜ መሪነት በአጋጣሚ የሚገኝበት ጊዜ ሁላ ይኖራል። መሪ መሆን ሁኔታዎች በራስ ወስነ የራስን እርምጃ እንድትወስዱላ ሊያስገድድ ይችላል። ለተለያዩ ጦርነቶች አንዳንድ ጀብዱ የሚሰሩ ሰዎች ጀግኖች በራሳቸው ውሳኔ በሚሰሩ ስራ ነው። መሪዎቻቸው አዘዋቸው አይደለም። ስለዚህ ትክክለኛ መሪ እንደው ምንድነው አላማ ግብህ ነው። ውስጥ የተሸከምከው መልእክትህ ነው የሚመራ በደንብ አድርገህ የምትታገልለትን አላማ ካወቅ መሪህ እንኳን ከአንተ ጋር ባይኖር ትዕዛዙ እንኳን ባይመጣ ራስህን መሪ አድርገህ መጓዝ ትችላለህ። ከመሪ መሪ ብቻ ሁል ጊዜ ተጠያቂ ወይም ደግሞ ለስኬት ዋናው መሰረት እሱ ነው ማለትም አይቻልም። እንደዚሁም ለውድቀትም ለተጠያቂም ሲባል ሁልጊዜ መሪ ሊሆን አይችልም። ግን በተለምዶ ብዙ ጊዜ ተመሪዎች የሚፈጠረው ችግር ተጠያቂ እሱ ነው መሪን ነው የሚያደርጉት። ያ ተገቢ እንዳልሆነ ነው ቅድም በገለጽኩት የቁርአን አንቀጽ እንግዲህ አላህ ስብሐነሁ ወተዓላ ለውጥን ከፈለጋችሁ ሁላችሁም በለውጥ ተነሳስታችሁ መራመድ፣ መታገል፣ መልፋት አለባችሁ። እንደዚሁም ረሱል ሰለላሁ ዐለይሂ ወሰለም ኩልኩም ራኢን ወኩልኩም መስኡሉን አራእየቲሂ ሁላችሁም እረኞች ናችሁ፣ ሁላችሁም በውስጣችሁ ባሉት ኃላፊነት በተጣላችባችሁ ጉዳይ ላይ ተጠያቂዎች ናችሁ። ስለዚህ የኃላፊነቱ መጠን ከፍና ዝቅ ይበል እንጂ ሁላችንም መሪዎች ነን ማለት ነው። ሁላችንም ባለንበት community፣ በቤተሰብ በመሳሰለው መሪ ነን። እንግዲህ የላይ አጠቃላይ የትግሉ እንኳን መሪ ባንሆን በዙሪያችን ያሉ ሰዎች ላይ ተጽዕኖ በማሳደር በመልካምም ይሁን በመጥፎ እኛ መሪዎችን ቅድም እንዳልኩት መሪነት አንዳንድ ጊዜ በሰዎች ላይ ዝም ብሎ ይገኛል። ማንም ሳይሰራባቸው አንድም አካል ሳያስተምራቸው ሳያሰለጥናቸው አላህ ስብሓነሁ ወተዓላ በተፈጥሮ ያን ነገር የሚሰጣቸው ሰዎች አሉና ሁላችንም ማለት ነው ለውጥ ከፈለግን መጣርና መልፋቱ ግዳጅ ይሆናል ያው በጥሞና ስላዳመጣችሁ አመሰግናለሁ። ጀዛኩሙላ ኸይር። ጀዛኩሙላ ኸይረን። ቴንኪዩ በጣም እናመሰግናለን። በዚህ በመሪ እና ተመሪዎች ግንኙነት እንዲሁም ደግሞ ኃላፊነትና ሚና ዙሪያ እየተወያየን ነው ያለ ነው። በወቅታዊ ጉዳዮች ጸሐፊ የሆነው ፍትህ በተለይ በተመሪዎች ዙሪያ ላይ ያነሳቸው የተለያዩ ነጥቦች ነበሩ። ቅድም ሄደንባቸዋል። እሱም በከፊል ነው ያቀረበው። ኡስታዝ አዝሚንም እንደዚሁ በሸሪያና በፋይናንስ ረገድ ምሁር ነው። እሱም እንደዚሁ በተለይ የመሪዎችን ጉዳይ ትኩረት ሰጥቶ የተለያዩ ያነሳቸው ነገሮች አሉ። መሪ በ emotion የማይመራ በሰው emotion የማይመራ መሆኑን አንስቷል። ይህንን ሲል እኔ ያስታወስኩት የዘጠና ሰባቱን ምርጫ ነው። ቅንጅት ካሸነፉ በኋላ መሪዎቹ ሄደው የሰውን ኢሞሽን ያዳመጡበት የሰውን ስሜት የተረዱበትና ውሳኔያቸውንም በዛ ያደረጉበት ሁኔታ ነው ፓርላማ አትግቡ ብሎናል ህዝቡ ስለዚህ አንገባም ብለው ያሉበትና የመሪነታቸውን ሚና ያቋረጡበትን አይነት ሁኔታ እሱን ነው እየተናገረ እየመጣብኝ እና ያስታወስኩት እሱን ነው መሪ ፍትሃዊ መሆን አለበት ታማኝ መሆን አለበት እንዲሁም ደግሞ ያለውን የሰው resource በአግባቡ የሚጠቀም መሆን አለበት የሚል ጉዳይ አንስቷል። እንደውም በጣም በሚ የሚገርመው እኔ በጣም የገረመኝ በተፈጥሮ መሪ የሆኑ ሰዎች አሉ። በተፈጥሮ ግን ለመሪነት በፍጹም የማይመጥን ባህሪ ያላቸው የግል ባህሪ ተፈጥሮ ያላቸው ሰዎች እንዳሉ ነው። ብዙ ላብራራውም እኔ በተፈጥሮ መሪ የሚሆኑ ሰዎች የሚለውን እንደው የተወሰኑ ምሳሌዎችን ይጥላል ነበር ግን የተወሰነች ቀዳዳ አሳይቶናል። ተመሪ ሊሆኑ የማይችሉ ሰዎች በጣም ሶፍት የሆኑና ጠብለስላሳ ለስላሳ ሁሉንም ሽሚሉ ምናምን የሚሉና በውሳኔ ላይ ጠንካራ ብለው መወሰን የማይችሉ ሰዎች እንግዲህ በተፈጥሮ ለመሪነት ብቁ ያልሆኑ ናቸው። ነገር ግን ያው በትምህርትና በተለያየም አይነት ሁኔታ ይህንን ማዳበር ስለሚቻል በትምህርት መስክ ሊሆኑ እንደሚችሉ ነው ያሳየን በተረፈ ሞጋች የሆነ ነገር አቅርቦልናል። ቅድሚያ መሪ ነው መብቀል ያለበት መምጣት ያለበት ተመሪ፣ ከዛ በኋላ ማፍራት ይቻላል የሚል ሀሳብ አምጥቷል። ፍትህ ደግሞ ቅድም ሲያቀርብ እኔም የደገፍኩት ሀሳብ ነበር። መጀመሪያ ተመሪ ነው፣ መጀመሪያ ማህበረሰብ ነው። ማህበረሰብ ጥሩ ማህበረሰብ፣ የነቃ ማህበረሰብ ካለ መሪ የሚወጣው ከዛ ማህበረሰብ ስለሆነ ሰው ልክ በሚበላው ነው የሚገነባውና ስለዚህ ከዛ ማህበረሰብ የሚወጣው መሪ መሪ ሊሆን ይችላል የሚል ህሳቤ አለ እንግዲህ የኡስታዝ ደግሞ መጀመሪያ መሪ ነው የሚለው ሐሳብ ቢያንስ ቢያንስ በይፋ በሩሙስ ሂዩማኒቲ የሚደግፈው ሐሳብ ሆኗል እና እንደዚህ አይነት ሞጋች የሆኑ ሐሳቦች ያሉበት ሂደት ነው ነው። ኡስታዝ አዝሚን ከኢስላም አኳያ ይህ የመሪዎች ሚና የመሪዎች ባህሪ ምን መሆን እንዳለበት ያየበት ሁኔታ አለ። ኢንሻአላህ ለሚቀጥለው ሳምንት ሁለቱንም ይዘን በዚህ ርዕስ ላይ እንቀጥላለን ብዬ ተስፋ አደርጋለሁ። ሰላም በድጋሚ ይዛክ ኡስታዝኒ ሀሳቡ ሀሳባችን፣ አካሄዳችን፣ አገላለጻችን ነው እንጂ ግቡ ወደ አንድ ነው። ያም ምንድነው ቁርአናዊ አንቀጽ እንዳብራራው ህዝቦች ለውጥን ለማምጣት እስካልፈለጉ ድረስ ለውጥ አይመጣም ብለዋል። ይሄ የአላህ ቃል ነው። ህዝቦች ደጋፊዎችንም የሚመለከቱ ዋናው የህዝቡ አካል ደጋፊ ነውና ለዚህም ነው አላህ መሪዎች ያላለው። እሱ ወደ ፈትዋ አልሄድበትምና እኔ ከዓለማዊ ሁኔታ ጋር ያቀረብኩት ምን ነው ቅደም ተከተል አይደለም። ማን ቀድሞ መጣት ግልጽ ነው። ባለሁት ቅድም አንድ ጥያቄ ቀርቦልኝ ነበር። መሪዎች ተመርጠዋል ወይ ስባል በዳይ አካልን ለመፋለም የምነሳ መሪ ምርጫ አይጠብቅም ብያለሁ ይሰባሰብና አጀንዳ አዘጋጅቶ አጀንዳውን ሽጦ በአጀንዳው ዙሪያ ሰዎችን ያነሳሳል ይሄ colonial power ሁሉ አስቻለው ያ ማለት መሪዎች ናቸው ቀድሞ የመጡት ማለት ነው ግን fertile ground እንዲኖራቸው የተመቻቸ ground ቀድሞውኑ እነሱ መብቀል እንዲችሉ ምቹ ሁኔታዎችን ፈጥሮ የህብረተሰቡ የበሰለና ለመብቱ ተቆርቋሪ መሆን ነው የሙሉ ደግሞ ሌላ argument ነው ይሄ አካሄድ የአካሄድ ያገላለጽ ጉዳይ ነው እንጂ መሪ ከሌለ መስዋዕትነትን የሚከፍል ድርጅት አቋቁሞ በድርጅቱ ዙሪያ ህዝቡን የሚያስተባብር ከሌለ የተቀናበረ ትግል አይኖርም። ያ ግን ከሰማይ አይወርድም፣ ከህዝቦች ውስጥ ነው የሚወጣው። ይሄ የትግል መሪ መልአክ አይደለም ወይ ተልኮ የሚመጣ የነብይ አይነት ጉዳይ አይደለም። individual ነው። individual ኡ የሚበቅለው ከማህበረሰቡ ውስጥ ነው። እነዛ ሰዎች መኖራቸው ደግሞ በጣም አስፈላጊ ነው። ለነሱ መብቀልም ዋናው ምክንያት ደግሞ ማህበረሰቡ ውስጥ ያለው የብስለት የተመሰለ ሁኔታ መኖር ነው ማለት ነው ለዚህ ነው ቅድም ኡስታዝ ከተናገረው ውስጥ እንደውም መሪዎች በሚመሩት አካባቢ ልምድ ያላቸው መሆኑን እንግዲህ እነዚህ ሁሉ የተመጋገቡ ናቸው እኔ ቅድም ተከተልን አልገለጽኩ ለአንድ ትግል መሳካት የህብረተሰቡ ዝግጁነት አስፈላጊ ነው ለዛም ደግሞ የመሪዎችን ስራ ጫና ያቃልልላቸዋል ቀድሞ የሚመጣ ግን መሪ ነው ግልጽ ነው የአላህ ቃል እንዳረጋገጠው ማህበረሰቡ ለውጥ እስካልፈለገ ድረስ የተወሰኑ ኢንዲቪጁዋሎች ብቻ ስለፈለጉ ደግሞ ለውጥም አይመጣም እሱም እንግዲህ interpretation ኑ ነው ስለዚህ አካሄዳችን አንድ ነው ይመጋገባል ለዚህ ቅደም ተከተል ሳይሆን ለየትኛው ነው fertile የሚሆነው የሚለውን ለማሳየት ነው debate አይደለም thank you ስላደመጣችሁ okay ፍትህ thank you ድጋሚ ላነሳቸው ነጥቦች really ከተለያየ angle የመሪንም የተመሪንም ሁኔታ የምናይበት ሂደት ገና አላበቃም። እንደተባለው ይህ የመጀመሪያ ክፍል ነው። ቅድም ጊዜ ስለሌለ አንዳንድ ነጥቦች ብዬ አለፍ አለፍ ሳድርግ ወንድሜ ፍሪማን ያስታወሰኝን ነጥብ ለመጥቀስ ነው። በተለይ ለመሪነት በቂ የማይሆኑ ሰዎች ተፈጥሯቸው ራሱ የማይፈቅዳል ወይ በሚለው ላይ ነው። እንግዲህ የረሱልን ሰለላሁ ዐለይሂ ወሰለም ታሪክ ስናጠና አባዘርን የሆነ ኃላፊነት ጠይቋቸው ነው ትከሻውን የመቶ ትልቅ ሰሃባ ነው። አንተ ደካማ ነህ አትሆንም፣ ለዚህ ነው ያሉት አትሆንም። በሌላ በኩል ታማኝ ብለውታል። የዚህ ኡማ በጣም ታማኝ ሰው፣ በጣም ጥሩ ሰው መሆኑን በብዙ መስክረውለት፣ ግን ለስልጣን ግን አትሆንም፣ ደካማ ነህ አሉት። እና በተፈጥሯቸው ስልጣን የሚባለው ነገር ቆራጥ የሆኑ ሰዎች ጥንካሬ ይጠይቃል። ስልጣን በጣም ከባድ ነገር ነው። ብዙ ከባድ ውሳኔዎችን ውስጡን ተቆጣጥሮ ያን ስለሚያስፈልግ ነው። እንደዚሁ ደግሞ እንደነ አምር ብን ልአስን የመሳሰለውን ደግሞ ገና አይቶ ዑመር ብን ኸጣብ አንተ መሪ ነህ ብሎታል። ገና እንዲህ አይቶት ዝም ብሎ ብቻ በማየት እና ቅድም ፍትህ ያለውን ነገር በአንድ በኩል share አደርጋለሁ። ጥሩ ማህበረሰብ ብዙ መሪዎችን ሊያወጣ ይችላል። አንድ ብቻ ሳይሆን በሺዎች የሚቆጠሩ መሪዎችን ሊያወጣ ይችላል። ረሱል ሰለላሁ ዐለይሂ ወሰለም ሲያርፉ ሰሃቦች ወይኔ ማን ይመራናል ብለው አላለቀሱም። እንደውም በጣም ብዙ ብቃት ያላቸው መሪዎች ስለነበሩ አረ ከአውሶችም ከኛ ከዝረጆችም መዲናዎችም አህለል ቤቶችም አለን አለን ብለው በብዙ ከብዙ ውይይት በኋላ ሁላቸውም የተስማሙበት አቡበክር ስዲቅ ረዲየላሁ አንሁ ነው የሆነው። ብቃት ያላቸው ብዙ ሰዎች ስለነበሩ ማለት ነው። ጠንካራ የሰለጠነ ማህበረሰብ የነቃ ከሆነ ብዙ መሪዎችን ሊያፈራ እንደሚችል ምንም ጥርጥር የለውም። አንድ ግን እንደዚሁ ደግሞ ለምሳሌ በጣም ኋላ ቀር የነበሩ ሀገራቶች ላይ ለምሳሌ እንደ ጊኒያ ብንወስድ ሳኩቱሬ ትምህርት ይሄን ያህል አልተማረም። የጊኒ ህዝብ ነፃ ለመውጣት ከፍተኛ አስተዋጽኦ ያደረገ ነው። እንደውም የአፍሪካ አንድነት ድርጅት ኢትዮጵያ ውስጥ እንዲመሰረት ከፍተኛ አስተዋጽኦ ያደረገ ሰው ነው። በቀኝ ግዛት ውስጥ ሆኖ እኔ እርግጠኛ አይደለውም እስከ አራተኛ ክፍል ነው ሁላ የተማረው የሚባለው። እንግዲህ ፕሬዚደንት ሆኖ ብዙ ስራዎችን ሰርቷል እና ያልተማረ ማህበረሰብ ውስጥም እንደዚህ አይነት ታላቅ ሰዎች ሊወጡ ይችላሉ። ግን ኢንጀነራል ውጤት ለማምጣት ግን ያው አንድ መንገድ ላይ መስመር ላይ ምንቅድም ፍትህ እንዳለው የሁላችንም ርብርቦች ይጠይቃል። ግለሰቦች እንደፈለገ ቢሆኑ ውጤት ሊያመጡ አይችሉም። እንደፈለገ እውቀቱ ቢኖራቸው፣ እንደፈለጉ ቢማሩ፣ እንደፈለጉ ቢረፉ፣ አንድ አካል መስዋዕትነት ሲከፍል ከኋላ የሚከተለው ከሌለ መስዋዕትነቱ ራሱ ከንቱ ነው የሚሆነው። መስዋዕትነት ራሱ ዋጋ የሚኖረው ተከታይ ማህበረሰብ ሲኖር ነው። የዛን የሚተከፈለውን መስዋዕትነት ሊረዳ የሚችል አካል ሲኖር ነው እንጂ ያን መረዳት የማይችል ከሆነ ንቁ ማህበረሰብ ከሌለን እንደው እንደ ኢስላም አስተምሮ ጭራሽ ተከታዩ ራሱ ሁልጊዜ ጠያቂ መሆን አለበት። ቅድም ፍትህም እንዳለው በጣም በጣም ጠያቂ እንዴት፣ ወዴት፣ ለምን የሚል መሆን አለበት። ሰሃቦች ረዲየላሁ አንሁም አንዳንድ ጊዜ ነብዩን ሰለላሁ ዐለይሂ ወሰለም ራሱ ይጠይቋቸው ነበር። ይሄ ጉዳይ እንዴት ነው ከየግል ሀሳቦት ነው ወይስ ከአላህ የመጣ መመሪያ ነው ሁላ ብሎ እስከ መጠየቅ ድረስ የግል ሀሳብ ነው ይሄ የግል አስተያየት ነው እንጂ ከአላህ የመጣ አይደለም ይሄ ጉዳይ ሲሉ እኛም ሀሳብ አለን ብለው ሀሳብ ይሰጡ ነበረ። ያው ዛሬ ጊዜው ትንሽ ጠበብ ስላለ እንጂ ብዙ ምሳሌዎችን መጥቀስ ይቻል ነበረ በዚህ ጉዳይ ማለት ነው። ምን ያህል የህዝብ ተሳትፎ ወሳኝነት እንዳለው የተከታዮች ከመሪዎቻቸው ጋር እጅ ለእጅ ተናበው መስራት እንዳለባቸው መሪዎች አንዳንድ ጊዜ ዋና ሚናቸው መቀስቀስ ሊሆን ይችላል። መምራት ወደሚፈለገው ዓላማ አቅጣጫ ማሳየት ሊሆን ይችላል። ከፍተኛው ስራና ኃላፊነት አንዳንዴ ተከታዮች ላይ ሊሆን ይችላል። ተጫዋቾቹ እነሱ ሊሆኑ ይችላሉ። መሪው ግን አቅጣጫ መምራት እንደዛም ሊሆን ሊሆን ይችላል። ስለዚህ እንደሚፈጠረው እንደ ሁኔታው ማለት ነው የተከታይና የመሪ ኃላፊነት የሚተካካና እንደ ጊዜውና እንደ ቦታ more ከአንዱ ከአንዱ የሚፈለግበት ይኖራል። ስለዚህ ቁጭ ብሎ ከመሪዎች የሆነ ውጤት ይመጣል ማለት ወይም ደግሞ መሪ እስኪመጣ ድረስ ቁጭ ማለትን ኢስላም ፈጽሞ የሚቀበሉ እያንዳንዱ ሰው ተጠያቂ ነው። እያንዳንዱ ሰው ራሱ ማለት ነው ከፍተኛ ኃላፊነት አለብኝ፣ እውቀት አለኝ፣ ገንዘብ ካለው ገንዘብ አለኝ፣ በዚህ የሆነ ነገር ማድረግ አለብኝ ማለት አለበት። ሰሌላው መመልከት የለበትም። በአንድ ዘመቻ ላይ ማለት ነው በተቡክ ዘመቻ ላይ ጥሪ በሚካሄድበት ሰዓት እያንዳንዱ ሰሃባ ምን ነበር የሚለው ጥሩ አድርጎ የሰለጠነ ስለነበረ እኔ ይሄ እዚህ ቦታ ላይ መሳተፍ አለብኝ። እነማን እዚህ ቦታ ላይ ይሳተፋሉ፣ ምን አይነት አስተዋጽኦ ያደርጋሉ ሳይሆን እኔ ምን አይነት አስተዋጽኦ ማድረግ አለብኝ እያለ ነበር ራሱን ነበር የሚጠይቀው። እኛም እንደዚህ ነው መሆን ያለብን። ሌሎች የሚሰሩትን ስራ መመልከት ሳይሆን በእያንዳንዱ እንቅስቃሴ እኔ የሆነ ነገር ማድረግ አለብኝ የሚለው እኔ የሆነ ነገር መስራት አለብኝ። እያንዳንዳችን የምንችለውን ብናደርግ ማለት ነው አንዲት ጠጠር ብንወረውር እነዚህ ጠጠሮች ተሰባስበው ትልቅ ተአምር ሊሰሩ ይችላሉ። ጥቂት ግለሰቦች ብቻ ግን ጥረት ከሆነ ፈጽሞ በሌላው እንደ ኢስላም አስተምሮ ማለት ነው ሙጃሂዲኖች ምንም ሊያመጡ አይችሉም ነው ኡማው በአጠቃላይ ህጻናት፣ ሴቶች፣ አዛውንቶች፣ አካለ ስንኩላን ሁላቸውም ወደ አላህ ስብሐነሁ ወተዓላ ሲማጸኑና ወደ አላህ ሲመለሱ ነው እንጂ ውጤት የሚመጣው መሳሪያ የታጠቁ አካሎች ብቻ ተነስተው ስለተዋጉ ውጤት ይመጣል የሚል እንደ የኢስላም አስተምሮት የለምና ሁሉም ሰው የትግል የለውጥ ባለቤት ለመሆን መሳተፍ አለበት ነው። የበይ ተመልካች ማንም ሊሆን አይገባም። ወይም የዚህ ትግል ባለቤት እነ እንትና ናቸው መባል የለበትም ብዬ የሚለውን ለማስታወስ ነው። አሁንም በድጋሚ ስላዳመጣችሁኝ አመሰግናለሁ። ጀዛኩሙላ ኸይር ወል ታንኪ ኡስታዝ እጅግ በጣም እናመሰግናለን በድጋሚ በትግል ሂደት ውስጥ ያለው የመሪና ተመሪ ግንኙነት ኃላፊነትና ሚና በሚል መሪ ርዕስ ላይ uh, ነው እየተወያየን ያለ ነው የተመሪዎችን ወይም ደግሞ የማህበረሰቡን ኃላፊነትና ሚና በወቅታዊ ጉዳይ ጸሐፊ በሆነው በፍትህ አማካኝነት በተወሰነ uh, መልኩ ያየንበት ሁኔታ አለ በሌላ በኩል ደግሞ የመሪዎች አስፈላጊነት ባህሪያቸውና ከተመሪ ጋር ያላቸውን ግንኙነት ደግሞ እንደዚሁ በተወሰነ መልኩ በሸሪዓው ምሁርና በ Islamic banking and finance master በሆነው ኡስታዝ አዝሚን የተወሰነ ያየንበት ሁኔታ አለ። እንግዲህ ይሄ ርዕስ አላበቃም። ኢንሻአላህ በሚቀጥለውም ሳምንት እንደዚሁ እንመለስበታለን። አሁን ኡስታዝ መጨረሻ ላይ ባነሳው ሀሳብ ወደዛ ልውሰዳችሁ። በተለይ ኃላፊነትን በተመለከተ ፍትህ ማንስቶታል። ቅድም የእያንዳንዱ ሰው ኃላፊነት የእያንዳንዱ ሰው የሚወረውራት ጠጠር ምን ልትሰራ ምን ልታመጣ እንደምትችል እንግዲህ ከሁለቱም side የሰማናቸው ነገሮች አሉ። ይኸው ነው ሙስሊሞች እየሆን በሙስሊሙም ትግል ዙሪያ ላይ ተቀምጠን የሌሎችን እንቅስቃሴ የሌሎችን ሁኔታዎችን ማድነቁ ያንን ማድረጉ ብቻ ሳይሆን ራሳችን ምንድነው ልናደርግ የምንችለው የሚለውን ነገር ልናስብበት እና ልንሄድበት እንደሚገባ ነው በሀገራችን ስታንዳርድ ደግሞ በሀገራችን ሁኔታ ደግሞ ለለውጥ በሚደረገው ትግል አኳያም እዛም ላይ የራሳችንን የሚና ለመጫወት የምንወስደውን ወይም ደግሞ የምንሄድበትን መንገድ መምረጥ ያለብን መሆኑን ነው። ይህ ሮም የሀገሬ ጉዳይ ያገባኛል የሚል መሪ መፈክር ነው ያለው። ስለዚህ በሀገራችን ጉዳይ ላይ በንቁ ተሳትፈን ለፍትሃዊ የሆነችዋን ኢትዮጵያን ለማምጣት በሚደረገው ትግል ውስጥ የራሳችንን አስተዋጽኦ ልናበረክት ይገባል የሚል ጽኑ እምነት አለው። ይሄ room ሰዎች በስጣ በጊዜያቸውና እንደዚህ በበዛ የ room ኡ ቁጥር እንደዚህ በበዛበት ወቅት ሌላ ተጨማሪ room ከፍቶ የሰዎችን ጊዜ ለማጣበብ ሳይሆን ትኩረት የተነፈጋቸው ርዕሶች መሰረታዊ ብለን የምንላቸው እና ልንነጋገርባቸው ይገባቸዋል ብለን ያልናቸውን ሀሳቦች ከተለያዩ angle ኦች አንጻር ለማየትና እንዲሁም በፓልቶክ በተለይ በውይይት መድረኮቻችን እየጠፋ የመጣውና ምናልባት የ globalization ትሩፋት የሆነ እየሆነ የመጣውን ወይ ከኔ ነህ ወይ ከነሱ ነህ የሚለውን አካሄድ በመተው ሰዎች ማንኛውም በማንኛውም ርዕስ ላይ አመለካከታቸውን በነፃነት የሚያቀርቡበት መድረክ ሰዎች ግለሰቦች በአመለካከታቸው ሰበብ ምንም አይነት መገፋት ሳይደርስባቸው ሀሳቡ ላይ ብቻ የምንወያይበትን የውይይት መድረክ ዲቨሎፕ ለማድረግ የታሰበና በሀገራችን ጉዳይ ላይ ያገባናልና በዚህ ረገድ ልናበረክተው የሚገባውን አስተዋጽኦ ለማበረከት በዚህና በመሳሰሉ ዓላማዎች የተገነባ ነው። ፌስቡካችንን like አድርጉ እንደዚሁም share ን በማድረግ ይሄ ውይይት ስላልደረሳቸው እንዲደርስ አድርጉ እስከዛሬ ድረስ ያደረግናቸውን ውይይቶች በሙሉ በዚህ መልክ ፌስቡካችን ላይ አሉ ምንም ከሌለውም በነፃ እነዚህን ውይይቶች መጠቀምና ለሌሎችም እንደዚሁ እንግዲህ እንድታስተላልፉ እንጠይቃለን የዛሬውን ሁኔታችንን በዚሁ እናበቃለን። ለማንኛውም የአዲስ ምዕራፍ የመዋያ መድረክ አላማ የሚለውን link click በማድረግ እዛ ላይ አላማውን በዝርዝር ልታዩበት ወይንም ልታዳምጡ ትችላላችሁ። ፌስቡካችንን በድጋሚ like አድርጉ፣ ሼርም በማድረግ እንደዚሁ ይህንን የጋራ ኃላፊነታችንን እንወጣ። በተረፈ ርዕሶችን በተመለከተ ሁልጊዜ ቅዳሜ ቅዳሜ የምናቀርባቸውን ርዕሶች ሐሙስ ጀምረን እዛ ላይ ለማውጣት እንሞክራለን። አንዳንድ ጊዜ ይሳካል፣ አንዳንድ አይሳካም። ግን ርሶቹን ቀደም ብለን ለማሳወቅ እንሞክራለን። ታዳሚው በተወሰነ መልክ ስለምን እንደሚሄድ አውቆ እንዲመጣ ይህም የሚያሳየው በግብታዊነት ተነስተን ፓልቶክ ላይ በግብታዊነት የተወሰኑ ነገሮችን ለመነጋገር ሳይሆን በእርግጥም መሰረታዊ ብለን የምንላቸው ርሶች ላይ ተዘጋጅተን መተን ለመዋየት የተወሰኑ ነገሮችን share ለማድረግ የምናደርግ ጥረት እንዳለ የሚያሳይ ነው ሌላው ቅድም ዩኒቲ ያነሳቸው የሰጣቸው ርዕሶች አሉ በተደጋጋሚ የምናነሳው ነገር ነው ያንን ተከትሎ ነው ርዕሶቹን ያቀረበው ማንኛውም ታዳሚ ርዕሶችን የመስጠት መብት አለው የውይይት ርዕሶችን የመስጠት መብት አለው እነዛ ርዕሶችን ያ ሩሱን ያመጣው ሰው ሊዘጋጅበት ይችላል። አለበለዚያ በጉዳዩ ላይ በርሱ ላይ ተነጋግረን ሊዘጋጅበት የሚችል ሰው ካለ እንዲዘጋጅበት ተደርጎ በዛ ጉዳይ ላይ እንነጋገራለን። የተሰጡት ሩሶች መጀመሪያ ይታዩና ከሁኔታዎች አንጻር ታይተው ርዕሶቹ ላይ ያው እንዲቀርቡ እናደርጋለን። እዚሁ ፓልቶክ ላይ ወደ ዝግጅታችን ማብቂያ ላይ ወይም መጀመሪያ ላይ ያንን ርዕስ መስጠት ይቻላል። አለበለዚያም በፌስቡካችን የውስጥ መልእክት ማስቀመጫ ላይ ቶፒኮችን ማስቀመጥ ይቻላል እና በእንደዚህ አይነት ቅብብሎች የጋራ የሆነውን መድረካችንን በጋራ የምንመራበት ሂደት ነው ያለው። እንግዲህ ለዛሬው ቆይታችሁ እጅግ በጣም አመሰግናለሁ። እንግዲህ ከ ዛሬ በከፍተኛ ሁኔታ በዚህ ውይይት ላይ የተሳተፉትን በሙሉ አላህ ጀዛችሁን ይፈላችሁላለሁ ውድ ታዳሚዎች እናንተም ለነበራችሁ እጅግ በጣም ግሩም ጊዜ እጅግ በጣም አመሰግናለሁ። እንግዲህ በሚቀጥለው ሳምንት ዳግም ብሎት እስከምንገናኝ ድረስ ሰላም አለይኩም ወረህመቱላሂ ወበረካቱ። ጤና ይስጥልኝ ሁላችሁንም።